الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب الشفعة ስለ ሹፍዓ ወይም አንድ ነገር ይገባኛል ብሎ ቅድሚያ መሰጠት እንዳለ እንመለከታለን። ሹፍዓ ማለት ጥንድ ማለት ነው። ሹፍዓ ማለት ሹፍዓ ማለት እዚህ ቦታ ይገባኛል ማለት ሹፋ አንድ ሰው እንደሚገባውና ባለቤት እንትን መብት እንዳለው ማስከተል ወይም ደግሞ መከተል ይገባኛል ማለት ይሉታል። ይገባኛል ማለት ለምሳሌ አንድ ቤት የሚመስል ዝም ብላችሁ እንትን በሉና ቂራቱ ይገባችኋል። አንድ ቤት በሽርካ አንድ ግቢ ውስጥ ያለን ሶስት አራት class ያለውን ቤት ሁለት ሰዎች ገንዘብ አዋጥተው ይገዙታል። ይገዙትና አንደኛው ያንን ቤት የራሱን ድርሻ ሸጦ ሌላ መንቀሳቀሻ ነገር ወይንም ደግሞ ሌላ ቦታ መቀየር ይፈልጋል። ስለዚህ እዛን ሰዓት ለሱ የነበረውን ድርሻ መሸጥ ሲፈልግ ሹፋዓ ይገባኛል የሚለው የትኛው ነው? እሱ ጋር ያለው ሰው ሹፋዓ ይገባኛል ማለት ይችላል አይደል? ይሄ ማለት ነው ሹፋዓ ማለት ሹፋዓ ማለት ይገባኛል፣ እኔ ያንተ ጓደኛ ስለሆንኩ ይገባኛል። ለሌላ ሰው ከመሸጥ በፊት መብቱ የዚህኛው ተቀዳሚ ነው። አብሮት ሸሪክ የነበረው አካል እሱ ነው መግዛት ያለበት። መጀመሪያ እድል ይሰጠዋል። አይ እኔ እንትኑን ልሸፍን አልችልም፣ ወጪውን ልሸፍን ስለማልችል ለሌላ ሰው መሸጥ ይችላል፣ ድርሻ ማለትም ይችላል። ወላኪን ይጠየቃል መጀመሪያ በውድም ይሸጠው በርካሽም ይሸጠው በምንም ይሸጠው ትገዛኛለህ፣ አንተ ታስቀረዋለህ፣ አንተ አጠቃላይ ወደ አንተ ታስቀረዋለህ ብሎ ይጠይቃል። ይሄ መካከላቸው ያለው ሁክም ሹፋ ይባላል። ይሄንኛው ሰውዬ ገዢው ሰውዬ ከሻጩ ላይ በአንድ ላይ የገዙትን ንብረት ለማስቀረት ያለው መብት ሹፋአ ይባላል። ስለዚህ ሹፋዓ ማለት ምን ማለት ነው? ይገባኛል ማለት ቅድሚያ ይሰጠዋል። ሹፋዓ ይገባኛል ማለት ነው። ምን ሽፍዒ የተያዘች ናት ወይ ዘውጅ ጥንድ ማለት ነው። ወቂለ ምን ዚያዳ መጨመርም ተብሏል ሹፋዓ ማለት ወቂለ ምን ኢዓና እገዛም ተብሎ ተነግሯል። ወፊ ሽርዒ እንትቃሉ ሒሶቲ ሸሪክን ኢላ ሸሪክ የአንድ ሰው ድርሻ ወደ ጓደኛው ድርሻ መጠቅለል ማለት ነው። ይገባኛል ማለት እኔው ጠቀልለዋለሁ እኔው አስቀረዋለሁ ማለት ካነት እንተቀለት ኢላ አጅነቢይን ቢምስል ልዕወድ ልሙሰማ ከዛ ፍልሰት ለሌላ አካል የነበረን በዛው በተስማማበት ገንዘብ እዚሁ ላለው ጓደኛው ይሄኛው ጓደኛው ማስቀረብ ይገባኛል ብሎ እኔ ያስቀረዋለሁ ማለት ይህ ሹፋዓ ይባላል። ሹፍዓ እንዴት ይጸድቃል? ሸርጦች አሉት፣ መሟላት ያለባቸው መስፈርቶች አሉ። ሹፍዓ አንድ ሰው ሹፍዓ የአንድን ሰው የጎረቤቱን የሆነን አካል ልትሸጠው ነው? አዎ፣ የምሸጠው ከሆነ መጀመሪያ እኔ ነኝ የማስቀረው ይገባኛል ማለት አይችልም። ሸርጥ አለው። ይገባኛል ማለት የሚችል ሰው የሆነ ማሟላት ያለበት ሸርጥ አለ። እስኪኒ አን ጃብር ብን አብድላህ ረዲየላሁ ተዓላ አንሁማ ቃል ጃብር ብን አብድላህ እንዲህ ይላሉ ቃል ቀዷ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ብይን ፍርድ ሰጡ። ቢሹፋዓቲ ይገባዋል በማለት في كل ይገባዋል አንድ አካል شفعة ይገባዋል የሚለውን حكم ሰጥተዋል። በምን አይነት في كل ما لم يقسم ባልተከፈለ ነገር ያልተከፈለ ተቀላቅለው ሁለት ሰዎች በአንድ ላይ የገዙት ይሄ ያንተ ነው ይሄ የኔ ነው የማይባል ከሆነ ማለት ነው። አንድ መሬት በአንድ ላይ አዋጥተው መሬት ቢገዙ ይሄ መሬት ለሁለት አካል ነው የሚሆነው። የሁለት ሰዎች መብት ነው። ከዚህ በኋላ አንተ ነው፣ ከዚህ ወደዚህ ያለ የኔ ነው የሚባል ነገር የለም። አንድ ላይ ቀላቅለው ነው የገዙት። ስለዚህ ነብዩ ምን አሉ? ቢሹፋ በይገባዋል። ነብዩ አለይሂ ሰላቱ ወሰለም ፈርደዋል። ፊኩል ማለም ይቅሰም ባልተከፈለ ገንዘብ ፈኢዛ ወቃዓት ልሑዱዱ ድንበርማ ከተዘጋጀለት ወሱሩፈት ጥሩቁ የተለያየ ጎዳናማ ካለው ፈላ ሹፋዓተ ይገባኛል ማለት የለም። ጎረቤት ሆነዋል። ጎረቤት ለፈለገው አካል መሸጥ ይችላል። ስለዚህ ባልተከፈለ እቃ ላይ መሆን አለበት ማለት ነው። እንደውም በመሬትና በቤት በአታክልት ላይ ነው ብዛት የሚሆነው እያሉ ነው ክፍል ዑለማዎች። ሌላ ሸቀጣ ሸቀጥ ምናምን ነገር አያካትትም ይላሉ። ፊኩል ማለም ይቅሰም ባልተከፈለ ንብረት ባልተከፈለ ንብረት ፈኢዛ ወቀዓት ልሑዱዱ ድንበሮች ከተዘጋጁና ከዚህ ከዚህ ወደዚህ ያለ አንተ ነው ከዚህ ቀጥሎ ያለው ደግሞ የሱ ነው ተብሎ ድንበር ከተዘጋጀ ወሱሪፈት ጡሩቁ አይወቁይረት ጥሩቁ ጎዳና ከተለያየ ያም የራሱ በር አለው፣ ይህም የራሱ በር አለው። በመካከል ላይም ድንበር border አላቸው። ስለዚህ ምን አይባልም ማለት ነው። ሱካይ ጽድቅለት አለ ጎረቤት የለውም። ቀውል ሶስቱ አኢማዎች እነ ኢማሙ ማሊክ ሻፊዕይና አህመድ አይገባውም ያሉ፣ አቡ ሐኒፋ ደግሞ ይገባዋል ይላሉ። በጉርብትናም ቢሆንም እንኳን ወላኪን ነሐስ ደሊል አልቀውይ የሶስቱ አይማዎችና ጅምሁር አልዑለማ አለበት ሶስቱ አይማዎችና ሌላው አጠቃላይ ብዛት ዑለማዎች አይገባውም በጉርብትና አብሮ ቀላቅሎ የገዛውን እንጂ ማለም ይቅሰም ያልተከፈለ ከሆነ ነው ሹፋ አለው فإذا وقعت الحدود ድንበር ከተዘጋጀ وصرفت الطرق መንገዶቹም ከተለያዩ ፈላ ሹፋዓተ ሹፋዓ ይገባኛል የለም متفق عليه حديث متفق عليه ወለፍ ወለፍዱ ቡኻሪ ይህን አረፍተ ነገር የገለጹት ቡኻሪ ናቸው። ፊ ሪዋየት ሙስሊም ለሙስሊም በተለያዩ ዘገባዎች ምን ይላሉ ሙስሊም አሹፋዓቱ ሹፋዓ ይገባኛል ፊኩል ሽርክን በማንኛውም በተጋሩትና በተጣመሩበት ነገር ላይ አለ ፊ በመሬትም ይሆን አው ረብዓቲን ወይ በግቢም ይሆን አው ሐኢጥን በአታክልትም ይሆን ያው ነው ላ አይቻልም አይበቃም አየቢዓ ሊሸጥ አንድ ሰው አንድ አካል ድርሻውን ሊሸጥ አይፈቀድለትም ሐታ ዩዕሪበ እስከሚያቀርበው ድረስ አላ ሸሪኪ ለአጋሩ ለጓደኛው አቅርቦ አማክሮ አይን ያልፈልገውም ለፈለግከው ሽጠው ካለው በኋላ እንጂ መሸጥ አይችልም። ተጋብተናል። እየገባችሁ ነው። ወፊ ሪዋየት ጡሐዊ ሼኹ ጡሐዊ በዘገቡት ደግሞ ቀበል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ፍርድ ሰጥተዋል አሉ ቢሱስዓ በይገባኛል ፊ ኩል ሸይእን በማንኛውም ነገር በማንኛውም ነገር ይላሉ። ሪጃሉ ጥቃት ታማኞች ናቸው። ሰዎቹ የዘገቡት ሰዎች ታማኞች ናቸው። ስለዚህ የሚከለክል ነገር እስከለለ ድረስ ናሂ ወይንም ነህ የሚያደርግ የሚከለክል ሐዲስ አልመጣም። በሸቀጥ አይቻልም፣ በዚህ ነገር አይቻልም፣ በእቃ በእንሰሶች ምናምን አይቻልም የሚል በምግብ አይቻልም የሚል አልመጣም። ናሂ ነገር አታንደው እንደ ዱዓ ስናለው እንኳ ቢባል ይሄንኛው ሐዲስ አለ የሚለው ሰው ይፈደም። ስለዚህ ይቻላል ማለት ነው በሸቀጥም ላይ አንድ ላይ በተለያየ ገንዘብ አዋጥተው የገዙትን እንሰሳ 40 በጉ 40 እንሰሶች ወይንም ደግሞ 50 እንሰሶች ቢገዛ አንድ ሰው እኔ ድርሻዬን የኔን ድርሻ እሸጣለሁ ቢል ይችላል። እሸጣለሁ ሲል ይሄንኛው ሰውዬ አይ እኔ ጠቅልዬ አስቀረዋለሁ ችግር የለም ያንተን ገንዘብህን እሰጥሃለሁ ማለት ይችላል። ሹፋ አለ ማለት ነው። ማንኛውም ነገር ላይ ፍርድ ሰጥቷል ነብዩ አለይሂ ሰላቱ ወሰላም። ገባችሁ? ሹፋ ገብቷችኋል። ሹፋ ማለት ምን ማለት ነው? ይገባኛል። እኔ አስቀረዋለሁ፣ እኔ እጠቀልለዋለሁ ማለት ማለት ነው። ሸሪክ ይገባዋል የሚለው ሑክም እሺ ሸርጥ ምን ምን መሟላት አለበት? ወለፍዙ ለልቡኻሪ ወፊ ሪዋየቲ ሙስሊም ደግማታለሁ። አሹፋዓቱ ይገባኛል ወይንም ደግሞ ለጓደኛ ይገባዋል የሚል ውሳኔ የሚሰጥ መጠቅለል ይችላል። في كل شرك በማንኛውም በተጋሩበት ነገር በማን في كل شرك ይችላል። መሬትና እንትን አልተባለም። في كل شرك في መሬት ብለዋል ጠቅሰዋል። أو ربعة ግቢ መሬት ማለት ነው። ይሄኛው ربعة ማለት ራሱ መሬት ማለት ነው። ግቢ እንለዋለን ቤት ይሆናል። أو حائط ወይ አታክልት حائط ማለት بمعنى العقار አታክልት حديقة የሚባላል አታክልት حائط አታክልትም ላይ እንደዚሁ شفعة አለ። ላ የስሎ አይቻልም አይሆንም። አየቢዓ አንድ ሰው ድርሻውን ሊሸጥ ሀታ ዩዕሪዶ እስከሚያቀርበው ድረስ እስከሚነግረው እስከሚያሳውቀው ድረስ ለማን እንጂ አላሸሪኪ ላጋሩ ለጓደኛው አብሮት ገንዘብ አዋጥቶ ለገዛው ሰው አንተ ታስቀረዋለህ ወይንስ ድርሻውን ለሌላ ሰው ልሽጠው ብሎ ከጠየቀና ጓደኛውን ካማከረ በኋላ ነው። አለበለዚያ አይ አይቻልም፣ ሊሸጥ አይፈቀድለትም። እዚህኛው ሰው እየማማከር አለበት። ይጣሉ እንኳ ራሱ በቃ ከተጣላ እኔ ድርሻዬን ሸጬ እንትን እንትን እሄዳለሁ ማለት የለም። አማክሮት ነው። እንዴት ነው አንተ ትጠቀልለዋለህ? ድርሻዬን አንድ ላይ ያጋጣሚ ድሮ ይዋደዱ ነበር። አብረው በአንድ ላይ የሆነ መሬት ገዝተው ነበር። እኔ ድርሻዬን መሸጥ እፈልጋለሁ፣ ታስቀረዋለህ፣ አንተ ትጠቀልለዋለህ ብሎ አማክሮት ከዛም በኋላ አይ አንተ ባልከው ገንዘብ አል እኔ አልገዛም ካለ ያኛው ሰውዬ ድርሻውን መሸጥ ይችላል ለሌላ ሰው ማለት ነው። ተባተና ሸርጡ ምን መሆን አለበት? በጋራ አንድ ላይ ቀላቅለው የገዙት ነገር ነው። ምን ምን መኖር የለበትም ድንበር ካለ ድንበር ካለና ምን ካለ የተለያየ በር ሱሪፈት ጥሩቁ ማለት መንገዱ ከተለያየ የዚህኛው መውጫ ሌላ የዛኛው መውጫ ሌላ ማለት ነው። ስለዚህ ቤቱን እኔ ያስቀረዋለሁ ማለት አይችልም፣ ግቢውን እኔ ያስቀረዋለሁ ማለት አይችልም፣ መሬቱን እኔ ያስቀረዋለሁ ብሎ መጠየቅ አይችልም፣ እንትን አይችልም ማለት ነው። በጉርብትና ሊሰጠው ይችላል። አለበለዚያ ግን በሸሪዓው ይወጅብበታል አይባልም። ያንኛው የሚሸጠው ሰው ገብቷችኋል? ሸርጦቹ ገብቷቸዋል። ምን መሆን የለበትም ነው ያለው። ማለም ይቅሰም ነው አይደል መከፈል የለበትም ያን ይሄ ከሌለ ይሄ ከሌለ ነው መባል የለበትም። አንድ ሁለተኛ መካከል ላይ ድንበር መኖር የለበትም። ያው ነው ያልተከፈለ ማለት ራሱ ነው። ድንበር መኖር የለበትም። ሌላ መንገድ የተለያየ መሆን የለበትም። እንደዛ ከሆነ ሹፋ አለው የለው? ሹፋ ማድረግ የለም በዋጅብነት የለም ማለት ሰውየው ግን ባለቤቱ አይ ለጎረቤቴ ጥቅም ልስጠው ብሎ ቢሸጥለት ይቻላል ማለት ግን አይጠይቅም አያስጠይቀውም ቢሸጥም ለጎረቤት የለም ያሉት ማን ናቸው እ ለጎረቤት የለውም ያሉት ሶስቱ አይማ አለው ያሉት ማን ናቸው አቡ ሐኒፋ ሌላው ሶስቶቹ በጉርብትና የለም ቀላቅለው አንድ ላይ የገዙትን ዕቃ እንጂ ብለዋል وعن ابي رافع رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي እንዲህ ብለዋል እ አናነስ ብን ማሊክ ነው የሚለው እሺ እሺ የሁላችሁም ምንድን ነው የሚለው መጀመሪያ ሁላችሁም አነስ ነው የሚለው እሺ አነስ እንቅራ በቃ وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል ምን አሉ ዳሩ ዳሪ የጎረቤት ቤት አሐቁ ቢዳር ዳሩ ዳር የቤት ጎረቤት ማለት ዳሩ ዳሪ የቤት ጎረቤት ጎረቤት አሐቁ ቢዳር ቤቱ ይገባዋል ይላሉ። ቤት ይገባዋል። በቤት ጉርብትና ያለው ሰው ዳሩ ዳሪ የአንድ ቤት ጎረቤት አሐቁ ቢዳር የጎረቤቱን ቤት በመጠቅለል ይገባዋል ይላሉ። ይሄ ማለት ጃር የተባለው ጎረቤት አይደለም። ይህን ደሊል አድርገው ተጠቅመውታል። ረዋሁ ነሳኢ ወሰሐሐሁ ብኑ ሒባን ሐዲሱን ሰሂህ ነው አሉ። ወለሁ ዒላ ነገር ግን ችግር አለበት ይህ ሐዲስ። ጎረቤት የአንድ ቤት ጎረቤት የቀጣዩን የጎረቤቱን ቤት የመጠቅለል መብት አለው። የመጠቅለል መብት ማለት ምን ማለት ነው? ጎረቤቱ ቤቴን ልሸጠው ነው ለሰው ካለው ምን ማድረግ ይችላል ማለት ነው። አአ እኔ ያስቀረዋለሁ ብሎ ጥያቄ ውስጥ ራሱ ሊያስገባው ይችላል። መሸጥ ራሱ አይችልም። ለሱ እሱን አስፈቅዱን ያንኛው ሰው። ስለዚህ ጎረቤት በጎረቤቱ ላይ ሀቅ አለው ማለት ምን ለማለት ተፈልጎ ነው? አይ ጥቅም ይስጠው ለማለት ነው ወይንስ በዋጅብነት መጠቅለል አለበት? ይሄንኛው እንትን መጠቅለል ይገባኛል፣ እኔ አስቀረዋለሁ፣ ለማንም እንዳትሸጥ፣ ቢሸጥ እንኳ ራሱ ከሶ ላይ ያስቀርበት ይችላል። የሆነ ነገር በቃ መብት አለው የሚለውን ያስይዛለሁ ነው። ዳሩ ዳሪ የቤት ጎረቤት አሐቁ ቢዳር በጎረቤቱ ቤት ይገባዋል። ምን ለማለት ተፈልጎ ነው? ጎረቤቱ ግቢዬን እሸጣለሁ ግን ይህንኛው ጎረቤት ምን ማለት ይችላል? እኔ ያስቀረዋለሁ ማለት መጠየቅ ይችላል። ያንኛው ቢሸጥ እንኳ እሱን ሳያማክር መሸጥ የለበትም። ይህንን ነው የሚያስገኘው። ስለዚህ ለጎረቤት ይበቃል ያሉት ማን ነበሩ? አቡ ሐኒፋ ይህን ደሊል አድርገውታል። ወላኪን አልሐዲሱ ይሄ ضعف ضعف ነው ደካማ ነው። ወለሁ ዒላ ችግር አለበት። ለምን ሩዌ ምን ጠሪቀ በሁለት ጎዳና ነው የተዘገበው። አሐዱሁማ ምን ጠሪቅ አልሐሰን ሐሰን አልበስሪ አንተ ሙራን حسن البصري عن سمورة والأكثرون على أنه لم يسمع منه إلا حديث الحقيقة حسن البصري كسمورة بن جندب ደግሞ ምንን እንጂ አልሰሙም ሐዲስ አልሐቂቃ ብቻ ሐቂቃ ሐቂቃ ለህፃናቶች የሚታረደው እርዳላ አይደል ያንን ሐዲስ የሚዘግቡት ሐሰን በስሪ አን ሰሙራ ነው። ይሄ ሐዲስ ብቻ ነው የሰሙት ከሰሙራ። ከዛ ውጭ ያለ ዑለማዊ ተተቡ አድርገው ምን አላገኙ ሐሰን አልሐሰን ከሰሙራ ሌላ ሐዲስ እንዳልያዙ ተረጋግጧል። ይሄ ደግሞ ሐዲስ በዛ የተረጋገጠ ነው። ከየት መጣ ይሄ ሐዲስ? هذا ባይስ ነው ሰነዱ ማለት ነው በሽተኛ ነው ወሳኒ ሁለተኛው ሌላ መስመር ነበረው من طريق قتادة عن أنس ነው ቀታዳ عن አነስ ነው ሐዲስ የተዘገበው ወቀታዳ ማዕሩፍ ቢተድሊስ ቀታዳ ደግሞ ራሱ በ تدليس ይታወቀ ነው تدليس ማለት ነገራቶችን መሸሻፈን ማለት ነው ዝም ብሎ ቀታዳ عن አነስ ይላል በመካከል ላይ ሰው ይኑር አይኑር አይታወቅም አነስና እሱ መካከል ሌላ ሰው ይኑር አይኑር አይታወቅም ለምሳሌ አንተ አንድ ሰው ከማን ዘንድ عن ከማል ብለህ ከተናገርክ ከከማል direct ይዘህ ወይስ ከከማል ከያዘ ሰው ላይ ይዘህ ነው አይታወቅም። عن የምትባለው ማአን አን ማለት ለተግሊስ ትመቻለች። مصطلح الحديث ስትቀሩ إن شاء الله ታላችሁ። ስለዚህ ሐዲስ ጠንካራ ሐዲስ አይሆንም ማለት ነው። አንደኛ ሰነዱ ደካማ ነው። ሁለተኛ ከምን አይነት ሐዲስ ጋር ይጋጫል ይጋጫል ሶሒህ ከሆነ ሙተፈቅ አለይ ከሆነው ሐዲስ ጋር ለምን ጎረቤት ከተባለ ሰው ጎረቤት ማለት ሁለት የተለያዩ ሰዎች ማለት እኮ ነው። ጎረቤት ማለት የሁለቱም መሬት የተለየ ዝም ብለው በጉርብትና የሚኖሩ ማለት ነው። ከኋላ ደግሞ ነብዩ የፈረዱት ይሹባ ፊኩል ማለም ይቅሰም ነው፣ ባልተከፈለ ነው። ከተከፈለ አንድ ላይ ቀላቅለው የሚንቀሳቀሱት ማለት ነው። ጎረቤት ከሆነ ግን የጎረቤት ሀቁ ለየብቻ አይታወቅም እንዴ? ይታወቃል። ይሄ ከሌለ ይሄ ነው ከተባለ ጉርብትና አላቸው። ጉርብትና ከተፈጠረ ጉርብትና ከተፈጠረ ድንበራቸውም ይታወቃል፣ መንገዳቸውም ሊለያይ ይችላል። አንድም ይሆን ግን መብታቸው ይታወቃል። ይሄ ከሌ ነው ይሄ ከሌ ነው ተብሏል። ጉርብትና ከሆነ ሐዲስን ሰሒህ ጋር ስለሚጋጭ ሐዲሱ ተቀባይነት አይኖረው። አልገባችሁም መሰለኝ። ሐዲሱ አይጋጭም። ከየትኛው ሐዲስ ጋር ነው የሚጋጭው? ምን ከሚለው ጋር ማለም ይቅሰም ብለው ተናግረዋል አይደል? ክፍያ ከገባበት ከተከፋፈለ ምን የለም ማለት ነው። ሹፋዓ የለም ማለት ነው። ሹፋዓ የለም። ሹፋዓ የለም። ጎረቤት በጎረቤት ይገባዋል። ጎረቤት ማለት እኮ አሁን ጅምለተ እንዳለ ጎረቤት ማለት የጎረቤት ልጅ ለብቻ ይታወቃል፣ የዚህኛውም ይታወቃል። ምን ምን ተፈጠረ? ይኸው ቦርደር አለ ይባላል። ወይም ደግሞ መንገዳቸው ተለያይቷል ልንል ይችላል ወይም ደግሞ ተከፋፍሏል። ያንኛው እሱ ይሄንኛው እዚህኛው ነው ተከፋፍለዋል። ይሄ ማለት ይቅሰም ነው ደግሞ ነብዩ شفعة ይገባል ያሉ። ስለዚህ ሐዲስ ምን ማለት ነው? አንደኛ ሐዲሱ ባዕድ ነው፣ دليل አይሆንም፣ ለጎረቤት شفعة የለው። አንድ ወይም ደግሞ شفعة ይገባዋል ማለት አንደኛ እዚህ جار የታስበው ምን መሆን አለበት? جار ን بمعنى شريك ተደርጉሞ ሊሆን ይችላል ችለዋል ሊክ ዑለማ ላለሁ ጎረቤትህ ከጎንህ አንድ ላይ ቤት ገዝታችሁ ሁለት ሶስት class ያለው ቤት ከተገዛ አንዱ አንዱ class ይቀመጣል፣ ሌላው ሌላ class ይቀመጣል፣ ጎረቤት ይባላሉ። ولكن አካባቢውን የገዙት በአንድ ላይ ነው። ይሄ ጉርብትና بمعنى شريك ተብሎ ከተተረጎመ ነው። እንደዛ ጊዜ ይሰጣል። አቤት እህ ከማን አቢራፊ ስላልቀራ ነው እኮ ነው እንቀራዋለን ብዬ ነው ስላልቀራ ነው ዘልየው ነው ሁለቱን ልቀራላችሁና አናገናኝም መጀመሪያ የሹፍዓ ማዕና ካልገባችሁ ሐዲሱ ኺላፋቱ አይገባችሁ ሹፍዓ በምን አይነት ላይ ነው የሚረጋገጠው ብለናል ይህን ያዙ መጀመሪያ ሹብሃውን እንዲገባችሁ ይህንኛውን አረጋግጡ መጀመሪያ ሹፍዓ ለመረጋገጥ ምን ሸርጥ መሟላት አለበት ጠርተነዋል እኮ መተን ላይ ክፍፍል መፈጠር የለበትም። ይሄ ከሌለ ይሄ ከሌለ መባል የለበትም። ክፍፍል ማለት ምን ማለት ነው? ለምሳሌ ድንበር መኖር የለበትም። ሌላ የተለያየ መንገድ መኖር የለበትም። የተቀላቀለ መሆን አለበት ማለት ነው። እዚህ ላይ ነው ሹፋ አለ። እሺ ከጎረቤት ላይ ፍርድ ስጥ ብትባል በሹፋ ጎረቤት ይገባዋል ይገባዋል። ጎረቤት አይገባውም። እኛ በምናውቃቸው ጎረቤት ማለት ነው። ወላኪን የአረብያው ጎረቤት ለየት ካለ ጎረቤት ማለት አንድ ላይ ቀላቅለው አብረው ጎን ለጎን የሚኖሩ ከተባለ ይገባዋል ጎረቤት። ናም በዛ ትርጉም ከሆነ አለበለዚያ ጎረቤት እኛ የምናውቀው ጎረቤት ቦርደር ተለያይተው እንጂ ጎረቤት አጥራቸው ተለያይቶ የተቀመጡ ከሆነ የኛውን ግቢ ለፈለገው መሸጥ ይችላል። ለዚህኛው ይገባዋል አንልም። ተጋባን? وعن ابي رافع رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል ይላል አባ ራፊዕ ምን አሉ አልጃሩ ጎረቤት አሐቆ ቢፈቃዲህ በተጎራበተውና ቅርብ በሆነው አካል ላይ ያለ ተጨማሪ ነገር ያገኛል መብቱ ብለዋል ነብዩ አለይሂ ሰላቱ ወሰላም። አልጃሩ ጎረቤት አሐቁ ይገባዋል ቢሰቀቢህ ማለት አይ ቢማ ጃወረሁ በተጎራበተውና ቅርቡ ባለው ነገር ይገባዋል። ከጎረቤቱ ተጨማሪ ነገር ማግኘት አለበት ይገባዋል ብለዋል። አልጃሩ ጎረቤት አሐቁ ይገባዋል። ይሰቀብህ ማለት ምን ማለት ነው? በተጎራበተውና ቅርብ በሆነው ማለት ነው። ሰቀም ማለት ፈቀብም ይቻላል። በቷል ሰቀብም ፈቀብም ይቻላል። አዲል ሙጃዊሪ ወልቁርብ ማለት ነው። እዚህ እጎኑ ባለው ቅርብ ከሆነው አካል ይገባዋል። ምንድን እዚህ የሚገባው? ይሄ ለሹፋ ይሁን ለሌላ ይሁን አይታወቅም። አባራፊ ግን ተጠቅሞታል። ለሹፋ መሆኑ አይታወቅም። ይሄ ነብዩ አለይሂ ሰላቱ ወሰላም ምንድን ያሉት አልጃሩ ጎረቤት አሐቁ ይገባዋል ቢፈቀድ ቅርብ ከሆነው ቅርብ ከሆነውና ጎረቤቱ ከሆነው አካል ይገባዋል። ምን ምክር ይገባዋል። ምን ስጦታ ይገባዋል። ምን ወደ ቃል ይሰጠው ይገባል። ምን የተለያየ እርዳታ፣ ምክር፣ ምን በጣም ብዙ ነገር ይገባዋል። ቢፈቀድ ከቅርቡ ከሆነ ለሹፋ ብቻ አይሆንም። ይሄ ለሹፋ አድርጎ ግን አባራፊ ተጠቅሞታል። ደሊሉ ዋضح አይሆንም ለጎረቤት አንደኛ ደሊሉ ዋضح አይደለም እንላለን። ሁለተኛ ደሊሉ ዋضح ነው እንደው ተቀባይነት አለው ብንል እንኳ ሐዲሱን ከምን ጋር እናገናኘዋለን? ሙተፈቅ አለይ የሆነው ሐዲስ ጋር ነብዩ የተቀላቀለ በአንድ ላይ የተገዛ ማለም ይቅሰን ያልተከፋፈለ ንብረት እንጂ በጉርብትና ሹፋ እንደሌለ ያንኛው ሙተፈቅ አለይ ሐዲስ ነግሮናል። ስለዚህ ሐዲስ መጀመሪያ ግልጽ አይደለም። ምን ለሹፋ አይሁን ከሹፋ ውጭ ያለ አልታወቀም። ስለዚህ እንደውም ከሹፋ ውጭ ላለ ነገር ሊሆን ይችላል። አንድ ሁለተኛ ብንመለከተው ጎረቤት ለጎረቤቱ ይገባዋል ተጨማሪ ነገር ማሻአላ አሁንም ራሱ አይወጅብበትም እንጂ አንድ ሰው ለጎረቤቱ ይሄንን ግቢ ከጎን ጥሩ ጎረቤት ላይ መጣ ይችላል፣ አይታወቅም። አንተ ልታስቀረው ትችላለህ ብሎ ይጠይቀው። ወጅቦበት ነው አይደለም። ዝም ብሎ አልጃሩ አሐጦ ቢሰፋቢ ቅርብ በሆነ ከጎረቤቱ ብዙ ተጨማሪ ነገርን ማግኘት ስላለበት እንጂ በዋጅብነት አይደለም። ሽፋ ወጅቦበት አይደለም። ገብቷችኋል? ከፊት አይታችሁ ስለማታውቁ ትንሽ ሊከብዳችሁ وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم ابا رافع አልጃሩ አሐቁ ቢሰጠቢህ የሚለውን ቅሳ ልንገራችሁ። አክረጀሁ ቡኻሪ ቡኻሪ ዘግቦታል። ወፊህ ቅሳ የሆነ ታሪክ አለበት፣ ቅሳ አለበት። ቅሳው ምንድን ነው? አባራፊ የሳዕድ ብኑ አቢ ወቃስ ጎረቤት ነው። ጎረቤታማዎች ናቸው እና ምን ይላል ያ ሳዕድ አለው ሄደና አባራ ፊዕ ማለት ነው። አንተ ሳዕድ ሳዕድ ቢያ አቢ አለው ابتع مني እስኪ ግዛኝ بيتي ሁለት ቤቶችን في دارك አንተ ጎረቤት ያሉ ሁለት ቤቶች አሉኝ ግዛኝ አንተ አስቀራቸው አለው። فقال ሳዕድ ሳዕድ እንዲህ ጎረቤቱ ወላሂ ማ አብታሁማ ወላሂን ያልገዛቸውም አለ ሚስወር وكان موجودا عنده ሚስወር የሚባል ታቢዕ ይዛ ነበር እንደ ወላሂ ለትርታ አነሁማ ወላሂ መግዛት አለብህ እንደ ምንድን ነው አለው ግዛው ለምንድን ነው የማትገዛው? ፈቃለ ሰዕድ ሰዕድ እንዲህ አለ፣ በጌታ የሆንብኝ ለአዚዱከ አለ አርባዓቲ አላፊን ከአራት ሺህ በላይ አልጨምርልህም ማለት አራት ሺህ ድርሃም ማለት ነው። ሙነጀመተን እሱም በየወሩ ነው እየከፋፈልኩ የምሰጥህ፣ በአንድ ጊዜ አልሰጥህም አለው። አው ሙቀጧዓተን ወይ እየቆራረጥኩ ነው የምሰጥህ አለው። ቃለ አቡራፌ አቡራፌ እንዳለ ለቀድ ኡዕቲቱ ቢሂማ ተሰጥቻለሁም ከምሰሚአቲ ዲናር አምስት መቶ ዲናር ተሰጥቻለሁ። አምስት መቶ ዲናር ወደ ድርሃም ብንቀይረው እስከ አምስት ሺህ ሊደርስ ይችላል። ከአምስት ሺህ በላይ ይሆናል። ላይ ግን ምንድን አለው? አራት ሺህ አልተጠማ ነው አይደል አለ? አራት ሺህ ድርሃም ነው ላይኛው ድርሃም፣ በታች ደግሞ አራት መቶ ስንት ነው አለ? አምስት መቶ ዲናር ነው አይደል? አምስት መቶ ዲናርን ብንቀይረው ወደ ድርሃም አራት ሺህ ነው አይደል? ላይ ሰጡት። ከዚህ በላይ ጨምር ነው አለው? አራ አምስት መቶ ዲናር ወደ ድርሃም ብቀይረው አምስት ሺህ ይደርሳል። አምስት ሺህ ሰጥቻለሁ፣ አንተ አራት ሺህ እንዴት አለ። ወለውላ አን ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም የቁል ነብዩ ሲሉ ባልሰማ ኖሮ ባልሰማሁ ኖሮ الجار ጎረቤት አሐቆ ቤተቀቢ ከጎረቤቱ ያለን ትርፍና እቅርቡ ከሆነ ሰው ማግኘት አለበት ይገባዋል የሚለውን ቃል ባልሰማ ኖሮ ከነብዩ ما أعطيتكهما ሁለቱም ቤቶችን አልሰጥህም ነበር ቢአርባዓቲ አላፍ በአራት ሺህ ዲርሃም አልሸጥልህም አምስት ሺህ ተሰጥቼ ወይንም አምስት መቶ ዲናር ተሰጥቼ አምስት መቶ ዲናርን ወደ ድርሃም ስንቀይረው እስከ አምስት ሺህ ይደርሳል ወኢነማ ኡዕጢ ቢሃ የምሰጠው ከምሰ ሚአቲ ዲናር አምስት መቶ ዲናር ብቻ ነበር የምሸጥልህ፣ ግን አልጃሩ አሐቁ ቢሰፋቢ ብለው ነብዩ ስለተናገሩ ጎረቤቴ ነህ ይገባሃል፣ እንካ ግዛ ብሎ ፈአዕጣሁ እያ ሰጠው። አሁን አቡራቲ ጉርብትናን ለምን ተጠቅሞበታል ማለት ነው? ጉርብትና በጉርብትና ምን አለ ማለት ነው? ሹፋዓ አለ ማለትን አረጋግጦልናል። ለአለሁ ሹፋ ነብዩ ደግሞ በሙተፈቃ ላይ ሐዲስ ሲናገሩ ማለም ይቅተም ያልተከፈለ ሀቆ ያልተዋወቀ በአንድ ላይ ቀላቅለው የገዙትን የተባለ ጎረቤት ከጎረቤት ይገባዋል እንዴ አይገባውም የሚያስመስለው ሙተፈቃ ላይ ሐዲስ ቡኻሪ ላይ የተዘገበው ሐዲስ ደግሞ ጎረቤት ይገባዋል ነው የሚያስመስለው ወላኪን አቡ ራፊ የጉርብትና ሐቅ ስላለብኝ ብሎ ለጎረቤቱ አለሳልሶ ሸጠለት እንጂ ዋጅብ ነው ማለትን አይጠቁምም አይጠቁምም ተጓባን ለምን ጎረቤቴ ነው ጎረቤቴ እኔ ለሌላ ሰው አዲስ እንግዳ ከማመጣበት ይልቅ ወይ ስለፈለገ ለፈለገ ይሸጠው እሱ እንደፈለገ ይሁን ብሎ ለጎረቤቱ ይችን ሐዲስ ተጠቅሞ ሸጠለት ነው እንጂ የምንለው ምን አንልም። ዋጅብ ስለሆነበት ሹፍዓውን ለሱ በጉርብትና ስለተረጋገጠለት ሰጠው አይባልም። ለምን ዋናው ሙተፈቅ ዐለይ ሐዲስ ጋር ይጋጫልና ሪዝኑ ገብቷል። እሺን ተጠቅመዋታል አቡ ሐኒፋ አቡ ሐኒፋም እኮ ዝም ብሎ ተነስተው አይደለም። ጎረቤት ጎረቤት ሹፋ አለ አሉ። ለምን ይኸው ያፉራፊ ሐዲስ ይለዋል። እላይ ሙተፈቃ ላይ ሐዲስ ደግሞ የለም ማለም ቅሰም ነው የተባለው በጉርብትና እንደማይገባ ተመልክተናል። ወላኪን ጉርብትና ቀላቅለው ከሆነ ማሻአላ ጎረቤት የተባለ የተቀየጠውን የተቀላቀለውን ከሆነ ጥሩ ነው፣ አይጋጭም። ግን የተለያየውን ጎረቤት ከሆነ ላይኛው متفق عليه ሐዲስ ጋር ይጋጫል። ስለዚህ ምን እናደርጋለን? نقدم الحديث المتفق عليه على ما رواه البخاري ሸይኽ አልቡኻሪ ብቻውን ካወሩት ያንኛው متفق عليه ይቀደማል። እንደውም ይሄንኛው ቡኻሪ ብቻቸውን የዘገቡት ሐዲስ ምን አይነት አሻሚ ሐዲስ ነው? ጎረቤት የተባለው የቀላቀሉትን ሊሆን ይችላል አንድ ወይም ደግሞ ጎረቤት ብንልም እንኳ አቡ ከጥቅም አንግል ለጎረቤት ቅድሚያ ልስጠው ብሎ እንጂ شفعة ይወጅባል ተብሎ አይደለም። ይሄ ያስገዳል። ገብቷችኋል? ሁለተኛው ሐዲስ ራሱ ለእነ አቡ ሐኒፋ دليل ይሆናል። ምን عن أنس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم جار الدار የቤት ጎረቤት أحق بالدار በቤት ይገባዋል። አንድ ጎረቤት ቤቱን ሊሸጥ ሲል ለጎረቤቱ አማክሮ ትገዛዋለህ ወይስ ስለሌላ ሰው ልሽጠው ብሎ ሲጠይቀው አይ ሽጠው ካለ ወይም ደግሞ ካላሉ ስለ ያስቀረው ይሄ ይገባዋል ያለው አሁን የሚገባው ጎረቤት ማለት ምን ማለት ነው? እዚህ ቦታ ላይ ጎረቤት ድንበሩ የተለያየ ከሆነ ሙተፈቅ አለይ ሐዲስ አይገባውም ብለዋል ነብዩ አለይሂ ሰላቱ ወሰለም። ቢማለም ይቅሰም ነው ያሉት። ያልተከፈለ ድንበር ያልወጣለት ነው ያሉት። ጎረቤት ደግሞ ድንበር አለው። ስለዚህ ምን ለማለት ተፈልጎ ነው? አአ እዚህ ቦታ ላይ ጎረቤት ማለት ሸሪክ አንዳንድ ጊዜ ጎረቤት ይባላልና ነው። አንድ ሐዲሱ ጋር ለማስማማት እኮ ነው ላይኛው ጋር ዋናው ሙተፈቅ አለይ ሐዲሱ ጋር ነው የምትወስደው ይሄንን ሐዲስ ወይም ደግሞ ጎረቤት ማለት እዚህ ቦታ ላይ አሐቁ ቢዳር ማለት አንደኛ ሐዲሱ ضعيف ነው እንደ ሶሂህ ነው ብለን ብንቀበለው ጎረቤት ማለት ሸሪክ ማለት ሊሆን ይችላል። ወይም ደግሞ ጎረቤት ማለት አዎ ጎረቤት ይገባዋል አይወጅብም እንጂ ለጉርብትና ሐቁን ለመጠበቅ ልናማክር እንችላለን በዋጅብ ሳይሆን አልገባችሁም? وعن جابر رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ይላሉ አልጃሩ ጎረቤት አሐቁ ቢሹፈዓቲ ጃሪ የጎረቤቱን ገንዘብ ይገባኛል የምሸጠው ከሆነ ይገባኛል ማለት ይችላል ይችላል ሹፋዓት ጃሪ ዩንተበሩ ቢሃ ይጠበቃል ይቺ ይሄ ሐዲስ صحيح ነው جار ማለት እዚህ ቦታ ላይ بمعنى شريك ማለት ነው ለምን ሲባል ሁለቱን ሐዲሶች ለማገናኘት ይሄን ሐዲስ ጎረቤት ይገባዋል ብለን ብንሄድ ነብዩ ላይ በ متفق عليه ላይ የተናገሩት አለ ወደ አቡ ሐኒፋ እንዳንመጣ دليل አላቸው እኮ አቡ ሐኒፋ ሶስቱ አይማዎችም ደሊል ንግም እነዚህም ግን ሐዲስ መስማማት አለበት። ሁለቱም ተይ ከሆነ ያንኛውን ትተህ ይሄንኛውን አትይዝም። ለምን ጀምዕ ይመቻል። ጀምዕ እስከተነከ ድረስ ደግሞ ወይንም ወደ ተርጂ አትሄድም፣ ወደ ነስኽም አትሄድም። መጀመሪያ ጀምዕ ነው የሚቀደመው። ተጓባና ነው ጀምዕ ነው የሚቀደመው። ሐዲስ ደግሞ ጀምዕ ማድረግ ይቻላል። አልጃሩ አሐቁ ቢሹፍዓቲ ጃሪ ጎረቤት በጎረቤቱ ሹፍዓ ይገባኛል ማለት ይችላል። በጎረቤት አአ ጎረቤት ማለት ምን ማለት ነው? ጎረቤት ማለት አንዳንድ ጊዜ አንድ ላይ ሁለት ሰዎች ገዝተው አንድ ግቢ ውስጥ ሲኖሩ ጎረቤት ነው የሚባሉት። ይሄ የከሌ ንብረት ይሄ የከሌ ንብረት ባይሆንም እንኳ አንተ ልጆች በዛ ያሉ ልጆች ስላሉ ይህን ሁለቱን class ያዝ፣ እኔ ደግሞ ይችን አንዷን class ይዛለሁ ተባብሎ ተከፋፍሎ ሊሆን ይችላል። ጎረቤት ናቸው አንድ ላይ እስካሉ ድረስ። ግን ገንዘቡ ይታወቃል። ገንዘቡ የማን ይሄ ማን ይሄ ማን እንደሆነ አይታወቅም። ያ شريك ነው፣ ግን ጎረቤት ይባላል። ጎረቤት شريك ጎረቤት ተብሎ ከሆነ ዝቃል ላይ نعم ይስማማልናል በዚህ ሐዲስ ተግባባን። شريك جار ማለት እዚህ ቦታ ላይ በምን ምን ማለት ነው ይማዕነ ሸሪክ ማለት ነው አጋር አብሮ ገንዘብ አዋጥቶ አጋጭቶ የገዛ ማለት ነው ገንዘቡ የማይታወቅ border ድንበር የሌለው ጎረቤት ማለት እዚህ ቦታ ለምን ተዊል እንሄዳለን ካላችሁ ደግሞ ምን ጋር ለማስማማት ነው መጀመሪያ ሙተፈቃለ የሆነው ሐዲስ ማለም ይቅሰም ያሉት ያልተከፈለ የከሌ የከሌ ያልተባለ ነው ያሉት ጎረቤት ደግሞ ይሄ ከሌ ከሌ ተብሎ ይታወቃል። ስለዚህ በዛ ነው የምታገናኘው እና ይንተበሩ ቢሃ ይጠበቃል ሰውየው ወኢን ካለ ጋኢበን ሩቅ አገር ያለ እንኳ ቢሆን ሰውየው ይጠበቃል። ወይ ደግሞ በስልክ ይነገረዋል። እኔ ግቢ የኔን ቤት ልሸጥ ነው ወይንም ደግሞ ድርሻዬን አንተ ጋር አጋጭ የገዛሁትን ድርሻዬን ሒሳዬን ልሸጠው ነው አንተ ታስቀረዋለህ ወይንስ ለሌላ ሰው ልሸጠው ብሎ ደውሎ ይጠይቀዋል ወይንም በተለያየ ነገር ይጠይቀዋል። እሱ እስከሚመጣ ድረስ መጠበቅም አለበት ሩቅ ከሆነ وإن كان غائبا ሩቅ እንኳን ቢሆን ኢዛ ካነ መንገዳቸው ከሆነ واحدا አንድ ከሆነ ሐዲሱ ራሱ አበይኖታል ሚነል አጀብ ሀታ ራሱ ለጀምዕ እንኳን እንሯሯጥ ነው አንደኛ جار ማለት ጎረቤት ማለት ነው አንደኛ ጎረቤት ማለት شريك ነው شريك መሆኑ እንደታወቀን ከተባለ ኢዛ ካነ ጦሪቁሁማ የሁለቱ ጎረቤታማዎች መንገዳቸው ከሆነ ዋሂደን አንድ ከሆነ ወደ እኔ ሆነ ምንድን ያልኳችሁ? አያችሁ አይደል? ካነ ጋኢበን ሩቅ እንኳ ቢሆን ኢዛ ካነ ጦሪቁሁማ መንገዳቸው ከሆነ ዋሂደን አንድ ከሆነ መንገዳቸው ካልተከፋፈለ ማለት ነው። ድንበር ከሌለው ማለት ነው ካልተከፋፈለ ምንድን አልኩት ይሄን ሐዲስ ከመጀመሪያው ሐዲስ ጋር ነው የምታገናኘው ጃር ማለት አንድ ጎረቤት ከጎረቤቱ ሹፋዓ ይገባኛል እኔ አስቀረዋለሁ እጠቀልለዋለሁ ማለት ይችላል አለ ጎረቤት ጎረቤት ይገባዋል ከኋላ ይሄ ሐዲስ ከሐዲስ ከሆነ ሐዲስ ጋር አይጋጭም ሙተፈቅ አለይ ከሆነው ሐዲስ ጋር አይደል የጃብር ሐዲስ ጋር ይጋጫል። የጃብር ሐዲስ ማለም ይጥሰም ነው ያለው እና ይጋጫል። እሺ ምን እናድርገው? እዚህ ማለት ጃር ማለት ምን ማለት ነው? ቢማዕነ ሸሪክ ማለት ነው። አጋር ጓደኛ ማለት ነው። አብሮ አጣምሮ የገዛ ማለት ነው። ለምን ወደዚህ ሲል ጃርን ለምን ሸሪክ ማለት ነው? ለምን ጠጋገን? ለምን እንበይዳለን? ከምኑ ጋር ለማስማማት አንደኛ ጀምዕ ለማድረግ ሁለተኛ ራሱ ምንም አለ ጃር ማለት እዚህ ሸሪክ ለመሆኑ ራሱ የሚጠቁመን ትርጉም አለ እዚህ ቃል ምን ኢዛ ካነ ጠሪቁሁማ ዋሂደን የሁለቱ ሰዎች ግቢ መንገድ አንድ ከሆነ አንድ ላይ ቀላቀለውት ነው ይገዙት ማለት ነው ስለዚህ شريك መሆኑ ይሄ ራሱ بيان ያደርግልናል ለ شريك ነው ጎረቤት ከጎረቤቱ شفعة ይገባዋል አይገባው ይገባዋል አይገባው استحقاقا وجوبا ይገባዋል አይገባው وجوبا አይገባው ግን እንደ ጉርብትና ይገባዋል አይገባውም? ይገባዋል። ምን በሚለው دليل? እ الجار أحق بصقبه ያደል ይሆናቸዋል። الجار أحق بصقبه በጉርብትና በወዳጅነት በጥሩነት ከመተባበር አንግል አይተነው ይገባዋል በቃ እንጂ በዋጅብነት شفعة واجبة የለውም شريك ካልሆነ በስተቀር ወአን ኢብኑ ዑመር ረዲየላሁ ተዓላ አንሁማ አን ነብይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዳሉ አሽፋአቱ ሹፋ ከሐለል ዒቃድ ልክ እስርን እንደመፍታት ነው አሉ። ገመድን የታሰረን ነገር እንደመፍታት ነው። ፈጣናት ማለት ነው። ቶሎ እንደሰማ አዎ አስቀረዋለሁ ማለት አለበት። የምትዘገይ ከሆነ ሰውየ መሸጥ መብቱ ነው። ለምን አንተን መጠበቅ የለበትም ማለት ነው። ሹፋአቱ ይገባኛል ብሎ እኔ ጠቀልለዋለሁ ማለት ከሐለል ዒቃድ ልክ የታሰረን እንደመፍታት ነው ማለት ነው። እንደ መፍታት ነው። ያ ማለት ምንድነው አሉ እንቀየደሃ መካነ ሰበተ ወኢላ ፈለሙ አለይ ቶሎ ማጥበቅ አለበት ማለት ነው። የታሰረን ነገር እንደ መፍታት ነው ማለት ማሰሪያውን እዛው ማጥበቅ አለበት፣ መፍታት የለበት። ከዘገየ ይፈታል። ተፈታ ማለት ደግሞ ፈለሙ አለይ ውግዘቱ ራሱ ላይ እንጂ ችግሩ በራሱ ላይ ነው። ስለዚህ ቶሎ ፈጥኖ መክፈልና አስቀረዋለሁ ብሎ መናገር አለበት። አንድ ሰው ድርሻውን አንድ ላይ መሬት ገዝታችሁ ከሆነ አዋጣችሁ ጎረ ያንኛው አንተ ጋር አጋር ሆኖ የገዛው አካል ሊሸጠው ነው ገንዘቤን እንደ የኔን ድርሻ ሊሸጥ ነው ሲልህ ዛሬ ነገ ተነጎዳ ምን የምትል ከሆነ ያልቃል። ምን ይደረጋል? ያንኛው ሰውዬ መሰቃየት የለበትም ለሌላ ይሰጣል። መሬትህ እስከዚህ ድረስ ነው ማለት ነው። የግድ ሰውየው ሹፋ ይገባዋል ተብሎ አንተ አንተ ላይ መተኛት አለበት ማለት አይደለም። حل العقان رواه ابن ماجه والبزار وزاد ولا شفعة شفعة يجبهم من ملال لغائب روق ለሆነ ከዚህ ሀገር እዛው አካባቢው ላልሆነ ሰው ሩቅ ለሆነ ሰው አይገባውም። ለምን ይሄንኛው ሰውዬ ገንዘቡን ቶሎ ሊፈልገው ይችላልና የሚል ሐዲስ ነው። ኢስናዱ ضعيف ሐዲሱ በጣም በጣም በጣም ضعيف ነው። በጣም ضعيف جدا فإن في إسناده محمد بن عبد الرحمن البيلماني የሚባል ሰው ያለበት وهو يحدث عن أبيه ከአባቱ ብዙ ሐዲሶችን ዘግቧል። ንስፈተን ኩሉሃ መውዱዓ ብዙ መውዱዕ የሆነ ነገር ነው። ጥቅም የሌለው ነገር ነው የዘገበው ሰው በጣም ረህመሁላህ لا يجوز الاحتجاج به በዚህ ሐዲስ መከራከር አይፈቀድም قال في القبول عن هذا الحديث ضعفه البزار شيخ البزار حديث ضعيف ነው وقال ابن حبان لا اصل له መሰረት የለውም ይላሉ ابن حبان ደግሞ አቡ ዙርዓ ደግሞ ሙንከር ነው ብለዋል በይሐቂ ليس بثابت ይሄ የጸናና የተረጋገጠ ሐዲስ አይደለም ማለት وفي معنى احاديث كلها لا اصل لها የዚህን ትርጉም ያዘሉ ብዙ የተዘገቡ ሐዲሶች አሉ ወላኪን ሁሉም መሰረቶች መሰረተ ቢሶች ናቸው قال ولا شك انه اذا كان في شرعيتها يتعبر فانه يناسب الفوريه ለማንኛውም ጉዳት ለማስወገድ ከሆነ አንድ ሰው መግዛት አለበት ከተባለ ይገባዋል ከተባለ ይህንኛውን ጎረቤቱን ወይንም ሸሪኩን ማስፈቀያ ስለሌለበት አዎ እገዛዋለሁ ወይም አላስቀረውም ብሎ መንገድ አለበት። ይሄ من حيث الحق ና من حيث እንትን ከጉዳት አንግል ስንመለከተው አይገባውም እንጂ ሐዲሱ دليل ሆኖ ለመከራከሪያ አይሆንም። ተግባባን አይደል? ከ دليل አንግል ስናየው ቶሎ መስጠን አለበት ካለ ዕቃል ነው። ወይም ደግሞ ለሩቅ ሰው ምን የለው ምን የለውም ሹፋ የለው ነው አይደል የሚለው ይሄ ضعيف ነው ላይኛው ምንድን ያለው ይንተበሩ ቢሃ ወኢን ካነ ጋኢበን ሩቅ እንኳ ቢሆን ይጠበቃል ነው የተባለው በሶሒሁ ሐዲስ ተረጋግጦለታል በዶዒፍ ሐዲስ ነው የለውም የተባለው ሰውት የሚለው መከራከሪያ ይሆን ወላኪን ፈውርዩዋን ብቻ ስንመለከት ደግሞ በፍጥነት ነው ሹፋ ታስቀረዋለህ ብሎ ከጠየቀው አዎ አስቀረዋለሁ ወይም አላስቀረውም መናገር አለበት ማድረስ አለበት ሰው ምን ሐይሱ ضرر ስናየው ወላኪን ምን ሐይሱ ደሊል ሐዲሱን ለመረጃ ስናየው ጠንካራ አይደለም ሐዲሱ በጣም ضعيف ነው እሺ ፈውርያ ሸርጥ ነው አንልም። ሸርጥ አይደለም፣ ሸርጥ አይደለም። ዶረሩን ስናይ ማድረግ አለበት ይባላል እንጂ ሸርጥ ነው አይባልም። ሸርጥ ነው ማለት እኮ የተወሰነ አንድ ቀን ጠብቆት ዝም ካለው በማግስቱ ሀቁ ወደቀ ሊሸጥ ነው ለሌላ አካል ማለት ነው። እንደዚህ አይነት የለም። ፈውርያን ሸርጥ ካደረገ ፈውርያ ሸርጥ አይደለችም። ወላኪን ምን ሐይሱ በረር ጉዳቱን ነው የምናመዛዝ ወይ ስባቷ የሕታጅ ላደለ አይ ቶሎ በፈውረን ቶሎ አስቀረዋለሁ አላስቀረውም ማለት አለበት። ሸርጥ ነው፣ ይሄ መስፈርት ነው ከተባለ ያህታጅ ደሊል ወላ ደሊል ደሊል ያስፈልገዋል፣ ደሊል ደግሞ የለም። በራስ በሚሰጡት በጊዜው ዋጋ በገዛበት አይደለም፣ በጊዜው ዋጋ ይሸጥበታል። ሽርክና አለ። ብዛት እኮ ይሰራል አይደል? ሁለት ሰዎች ሁለት ነጋዴዎች አንድ አይሱዙ ሊገዙ ይችላሉ አይደል? ያ ማለት ነው። ወይ መሬት ይገዛሉ፣ ወይ ሱቅ ሊገዙ ይችላሉ። ይሄ ሊገዛ በሽርክና ይሰራ የማይሰራ እንዳይመስላችሁ። ሹፋ በጣም አለ ብዛት። የራስ ድርሻ አለ። አንተ አዋጥተህ የገዛበት ገንዘብ አለ። ነው የሚታየው የገንዘብ ድርሻ ገንዘቡ ላይ አንተ ወይ 25% ይኖርሃል ወይ ሀፍ ሀፍ ይኖራቸዋል። 50 50% ይኖራቸዋል። ፐርሰንቱን የሚሸጥ ከሆነ ሀምሳ ፐርሰንቱ ይሄ ንብረት በአንድ ላይ ይታሰብና ሀምሳ ፐርሰንቱ ምን ያክል ያወጣል ተብሎ ያንን ትከፍለውና ታስቀራለህ። አንድ በገዛህበት ከተስማማችሁ፣ አለበለዚያ አሁን ገንዘቡ ዋጋው ጨምሮ ከሆነ አሁን ባለው ዋጋ ትሸጥለታለህ፣ እሱ ያስቀራል ማለት ነው። አይ በዛ አልስማማም ካለ አይወዝብብህም። አልተግባባንም? ካልቻለማ ትሸጣለህ ዳሪካ የአንተን ቦታ መተካት እኮ ማለት ነው። አንተ ቦታ ላይ ሌላ ሰው ይገባል፣ አንተ ትወጣለህ ማለት እኮ ነው። አልገባችሁም? እንዴ ሽማማ ማለት ነው። ሁለት ሰዎች አንድ አይሱዙ ገዙ። አንዱ መሸጥ ይፈልጋል ድርሻው አይሱዙ ላይ ያለውን የራሱን ድርሻ መሸጥ ይፈልጋል። ስለዚህ ምን ያደርጋል? ዝም ብሎ ገበያ ተስማምቶ ውጭ ሄዶ አምጥቶ ሌላ ሰው ይተካል በቦታው። ምን ማድረግ ነው ያለበት? ሹፋ አይገባውም ለጓደኛው ማ ማለት ነው? በቃ ለጓደኛው ሹፋ ይገባዋል። ትገዛዋለህ፣ አንተ ተጠቀለዋለህ ወይስ ለሌላ ሰው ልሽጠው ብሎ ማማከር ይወጅብበታል ነው። መሬትም እንደዚህ ነው። ሱቅም እንደዚህ ነው። ሱቅ አንድ ላይ ገዝታችሁት ከሆነ አንድ ላይ እየሰራችሁበት ከፍላችሁ እየሰራችሁበት እንደዚህ በአንድ ላይ እየሰራችሁበት እያለ ይሄ ከሌ ይሄ ከሌ አይባልም። አንድ ላይ ነው የገዛችሁ ሱቁን ማለት ይቅሰል አልተከፈለም። ስለዚህ አይ እኔ ሱቁ ላይ ሌላ በሌላ ንግድ መሰማራት ስለምፈልግ የሱቁን ድርሻ መሸጥ እፈልጋለሁ ድርሻዬን አለ አንድ ሰው የዛን ጊዜ ዝም ብሎ አምጥቶ ሌላ ሰው በቦታው ላይ መተካት የለበትም። ድርሻውን ላገኘው ሰው አይደለም የሚሸጠው። ምን ማድረግ አለበት ማለት ነው? ጓደኛውን ማማከር አለበት። በጋራ ብዙ የገበያ system ኦች አሉ። ስትገባ ስትወጣ contractor ሆነ እኮ ልታንቀሳቀስ ትችላለህ። በጉርብትና ሁለት ሰዎች አንድ ላይ አንድ ላይ ሊገዙ ይችላሉ። አንድ ላይ ንብረት ሊያንቀሳቀሱ ይችላሉ። አንድ company ሊከፍቱ ይችላሉ። የ company ውን ግማሽ እኔ እሸጣለሁ፣ ያለህን ድርሻ ሂሳብ እሸጣለሁ ካልክ شركة ምን ታደርጋለህ? ምን ታደርጋለህ? ሌሎችን ጓደኞችን ታማከ እናንተ ታስቀሩታላችሁ ወይንስ እኔ ቦታ ላይ ሌላ ሰው ልተካ ይህንን ድርሻ ልሽጠው ብለህ ማማከር ይወጅብሃል ማለት ነው። በጣም ግልጽ ነገር ነው። አልገባችሁም? ባቡ አልቂራብ